قُلْ إِنَّ لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم إن شاء الله تعالى الله سبحانه وتعالى فكرت هنا آه، الغلو في حقه صلى الله عليه وسلم በነቢዩ ላይ <clears throat> ድንበር ማለፍ የሚለውን ርዕስ በተወሰነ መልኩ እየዳሰስን ያለ ነው። ያው የደረስነው ርዕስ ላይ ደርሰናል ማለት ነው። ወይም የደረስነው ቦታ ላይ ደርሰናል። ምን የሚለው ላይ ነው ያቆምነው? ወቀድ ነሃ እ وقد نهى صلى الله عليه وسلم عن إطرائه والإطراء هو الزيادة في المدح حتى يفضي ذلك إلى الشرك به ووصفه بأوصاف الربوبية ወቀድ ነሃ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ብለዋል? ከልክለዋል ይላል። አን ኢጥራኢሂ እሳቸውን እሽክብ እሽክብ ከማለት ማዕና በእሳቸው ጉዳይ ድንበር ከማለት የአላህ መልእክተኛ ከልክለዋል ይላል። ወሊጥራኡ ኢጥራእ ማለት ሁወ ዚያደቱ ፊል መድሒ እሳቸውን በማሞገስና በማወደስ ላይ መጨመር ማለት ነው። ሐታ ዩፍዲ ዛሊከ ኢለ ሽርክ ቢህ ሐታ ዩፍዲ እስኪያደርስ ድረስ ዛሊከ ይህ ተግባር ኢለ ሽርክ ቢሂ በእሳቸው በአላህ መልእክተኛ ላይ ማሻረክኒ ወደሚለው ነገር ማዳረስ ሐታ ዩፍዲ እስኪያደርስ ድረስ ዛሊከ ይህ በነቢዩ ላይ ጉሉ ወይም ድንበር ማለፍ ኢለ ሽርክ ቢህ በእሳቸው ማጋራት በሚለው ላይ እስኪያደርስ ድረስ መድህ ማድረጉን ከልክሏል። ቢአውሳፍ ሩቡብያ በጌትነት ምን ወስፍ ማለት ከማ ሐሰለ ይህ ነገር እንደተገኘው ከማ ሐሰለ እንደተገኘው እንደተከሰተው ፊ ከሲሪ በአብዛኞቹ ሚነል መዳኢህ መዳኢሂ ፊ ከሲሪን ሚነል መዳኢሂ አነበዊያ ነቢያዊ የሆነ ማወደስም በተካሄደባቸው ክስተቶች ማለት ነው። መዳኢህ ነበዊያ ማለት ነቢዩም በማሞገስ ስርዓት ላይ ማለት ነው። ሰዎች እንግዲህ በግጥማቸው በመንዙማቸው በተለያየ ፕሮግራማቸው ላይ ነብዩን ያሞግሳሉ አይደል? ነብዩን በማሞገስ ስርዓት ወይም ሁኔታ ውስጥ ድንበር ያለፉበት ክስተት ነበረ። አለቲ ነظመሃ ባዕዱል ጋሪን ከፊል ድንበር ኃላፊዎች በገጠሙት ግጠም ከሳሒቡል ቡርዳ የቡርዳው ባለቤት እንዳለው ይመስል ከሳሒብል ቡርዳ የቡርዳው ባለቤት እንዳለው ይመስል ወገይሪሂ ሌሎችም ሚማ ጀራሁም ይህ ደግሞ መቅጠማቸው ነቢዩን በማወደስ ስርዓት ላይ ድንበር ማለፋቸው ሚማ ጀረሁም ኢለ ሽርክ ልአክበሪ ወደ ሽርክ ልአክበር ደረጃ እስኪያደርሳቸው ድረስ ከቀውል ሳሒብ ልቡርዳ የቡርዳው ባለቤት ያለውን ይመስል የቡርዳው ባለቤት የተባለው ማን ነው እዚህ ቡሰይሪ ግልጽ ነው ቡሰይሪ በቡርዳው እንዳለው ቡርዳ የሚል እንግዲህ ነብዩን የሚያወድስበት ግጥም ነበረው ማለት ነው ምን ብሏል يا أكرم الخلق ما لمن ألوذ به سواك عند هلول الحادث العمم فإن من جودك الدنيا وضرتها ወሚን ዑሉሚከ ዒልመ ለውሒ ወልቀለሚ በማለት ገጥሟል። ያ አክረመ ልኸልቂ አንተ የተከበርከው ፍጡር ወይ ማሊ ለእኔ የለኝም መን አሉዱ ቢሂ ሲዋከ ከአንተ ውጭ የምጠጋበት የለኝም እንደ ሕሉል ልሐሪፊ አዎ ክስተቶች በእኔ ላይ ሲሰፍሩብኝ አልዓነሚ ሁሉንም አጠቃላይ የሆነ ክስተት በቃ በእኔ ላይ ሲሰፍርብኝ አዎ ካንተ ውጭ መጠጊያ አላገኝም አለ ፈኢነ ሚን ጁዲከ ዱንያ ወደረቱሃ ፈኢነ እነሆ እኮ ሚን ጁዲከ لكسنا نو لكسنا ነው ልግስና መለገስ ማለት ነው ከአንተ መለገስ ነው አዱንያ ዱንያ የተገኘችው ፈኢነ እነሆ ሚን ጁዲከ ከአንተ እኮ መለገስ ነው ያለችው ማ አዱንያ ዱንያ ሚን ውጁዲከ ሚን ውጁዲከ ካለም በሱ መፈስርልሃለሁ ፈኢነ ሚን ውጁዲከ እነሆ በአንተ መገኘት ነው አዱንያ ዱንያ እርሶ በመገኘቶት ነው ይሄው ዱንያ ፏ ብለን የምንኖረው ነው እንግዲህ ፈኢነ ሚን ጁዲከ ካለን ደግሞ ከአንተ መለገስ ነው ዱንያ እንዲህ የምትሆነው ተብቃቅታ የምትኖረው ወደረቱሃ ደራ ማለት አስሉ ምንድን ነው ግት ማለት ነው ግት ታውቃላችሁ? ግት ማለት ላም ወተት አጠራቅማ ስትይዝ ነው። ገብታችሁ ላም ወተቷን ስትይዝ ግት ይባላል። ይውጥር ያለው ማለት ነው። ከመታለባ ከመታለባ ዋናው ትርጓሜ እሱ ነው። ወደረት ዋሲል ደግሞ በቃ ሀብቶቿ ማለት ነው አይደል? ሀብቶቿ ማለት ነው እንጂ ጡት አትሉም እዚህ ጋር ወሚን ዑሉሚከ ደሞ እኮ ከአንተ እውቀት ነው የተገኘውም እንደው ሁሉም ነገር የሚሆነው ወሚን ዑሉሚከ ከአንተ እውቀት ነው ምን ዒልመ ለውሒ የለውሐል መሕፉዝ እውቀት ግልጽ ነው የለውሐል መሕፉዝ እውቀትም ከአንተ እውቀት ነው አባባሉ ገብቷቸዋል የለውሐል መሕፉዝም እኮ የተከተበው የዛ እውቀቱ ከአንተ እውቀት እኮ ነው ከአንተ እኮ ነው በቃ ወልቀለሚ የምን የቀለምም የቀለም ማለት ምን ማለት ነው? እያንዳንዱን ነገር የጻፈው ማን ነው? አላህ ስብሐነሁ ወተዓላ ነው አይደል እንዴ? ቀለምን ፈጠረና ምን አለው? እክቱብ አይደል? ጻፍ። ግልጽ ነው። እስከ ምን ድረስ የሚሆነው እስከ የውመል ቂያማ ድረስ የሚሆነውን ጻፍ ብሎታል አይደል እንዴ? ያ ሁላ እንግዲህ ካንተ ነው። ካንተ የተደበቀ የተሸሸገ የለም። ከአንተ እውቀት ነው የተገኘ። ይህንን ግጥም የሰማ አንድ ታላቅ ሼክ ምን አለ? ፈማ አብቀይተ ሊላህ ለአላህ ምን አስቀርህለታል? ለውሐል ማህፉዝ ላይ ያለውን ሁሉ እውቀት ይሄ ሁላ ካንተ ከሆነ ያለውን ነገር ሁላ ማንም ያ ከሆነ ረሱል ሰለላሁ ዐለይሂ ወሰለም لا الله خاصيون أوقات ميبالو نجر من تنو قري لو حل محفوظ له ولوم نجر يتسافف بدنوان نكا لنبي السترة نجر من الميلة ما لك نبزي أبابا قل نبي ولو أعلم الغيب لاستكثرت من الخير بالوان والنبي صلى الله عليه وسلم يا الله ملك تنيا صلى الله عليه وسلم لما أكمل الله له ለእሳቸው የሞላላቸው ጊዜና ለማ አክመለ አላሁ ለሁ ለእሳቸው አላህ የሞላላቸው ጊዜና መቃም አልዑቡድያ የምን የዑቡድያ መቃምን መቃም ማለት ማለት ነው እ ቦታ ዑቡድያ ማለት የባርነትን ማለት የባርነትን ቦታ ነብዩ የአላህ ምንድን ናቸው? ባሪያ አረ እንዴ? የባርነትን ማለት ነው ቦታ የሞላላቸው ጊዜና ሳረ የክራህ አዩምደሓ ነቢዩ አለይሂ ሰላቱ ወሰላም መመጎስን መወደስን ይጠሉ ነበረ። ሲያነተን ሊመቃም ልዑቡድያ ለመጠበቅ ሲሉ ያንን የባርነት ቦታቸውን ለመጠበቅ ሲባል ከፍ ሲያደርጓቸው አይወዱም። የእኔ መቃም የትኛው ነው? ዑቡድያ ነው ይሉ ነበር። ግልጽ ነው። ወሒማየተን ልልዓቂዳ ምንን ለመጠበቅ ሲሉ አቂዳን ለመጠበቅ ሲሉ ነብዩ መወደስን ሞገስን ምን ይሉ ነበረ? ይጠሉ ነበር። ወአርሸደ ልኡማ ኡማዎች ኡማቸውንም የአላህ መልእክተኛ አመላክተዋል። ኢላ ተርኪ ዛሊከ ይህንን ወደ መተው ኑስሐን ለሃ ኡመቱን ከመምከር አንጻር ኑስሐን ለሃ ማለት ለኡመቱ መካሪ ከመሆን አንጻር ወሒማየተን ጠባቂ ከመሆን አንጻር ሊመቃም ተውሒድ የተውሒድን ምን ቦታ ከመጠበቅ አንጻር አን የድኹለሁ አን አን የድኹለሁ እንዳይገባ ብለው ማ ዩፍሲዱሁ እሱን የሚያበላሸው ምንን የሚያበላሸው ተውሒድን አቂዳን አው ዩድዒፉሁ ወይም ምን የሚለው የሚያደክመው አው ዩድዒፉሁ ሚነ ሽርኪ ምንን የሚያደክመው የሚያደክመው ሲባል ምን የሚገለው ማለት ነው። ሚነ ሽርኪ ሽርክ ወወሳኢሊሂ ወደ ሽርክ ደግሞ አዳራሽ የሆኑ ተግባራቶች ወሚን ዛሊከ ከዚህ ውስጥ እንግዲህ نبي ነቢዩ መከልከላቸውን አይተናል። لهؤلاء لنزي لهؤلاء اي يقول ለሁ اه ለሱ ማለታቸውን ከልክለዋል። የአላህ መልእክተኛ ወሚን ዛሊከ ነህይሂ ለሃኡላ ለእነዚህ ሰዎች ማለታቸው አየቁሉ ለሁ ለሱ ማለታቸውን ነቢዩ ከልክሏል። አንተ ሰይዱና ማለታቸውን ከልክሏል። አንተ ሰይዱና አትበሉኝ ነው። ወሰይዱ ሰይድ ማለት ማእኹዙን ሚነ ሱዑድ ሱዕዱድ ከሱዕዱድ ከሚባለው የመጣ ነው። መእኹዙ ሚነ ሱዕዱድ ምን ማለት ነው? ሱዕዱድ ሰይድስ ምን ማለት ነው? የበላይ አይደል? ሱዑዱድ ማለት በቃ መሪ ማለት ነው። ግልጽ ነው። የበላይ የሆንክ ማለት ነው። ሁለንተና እንደማለት ነው እና መእኹዙ ሚነ ሱዑዱድ قال ابن الأثير ابن الأثير بلو إلال في النهاية نهاية بمبالو كتابات جوز والسيد سيد ملو قال يطلق على الرب يطلق يستطال على الرب لما جيتا ملو يستطال والمالكي نقص ለሆነውም ይሰጣል ወሸሪፊ لا ላለም ወልፋዲሊ ፋዲል ለሆነ ወልከሪሚ ቸር ለሆነም ወልሐሊሚ ሐሊም አለ ማለት ቻይ አይደለ ወሙተሐሚሊ አዛ ቀውሚሂ የህዝቦቹን አዛ ደግሞ የሚሸከም የህዝቦቹን ምን አዛ የሚሸከም ወሙተሐሚሊ አዛ ቀውሚ የህዝቦቹን አዛ የሚሸከም ግልጽ ነው። ወዘውጂ ለባልም ይሰጣል፣ ለባልም ሰይድ ይባላል። ወራኢሲ የሀገር መሪ ወልሙቀድሚ ወልሙቀደሙ ነገሮችን ወደፊት የሚያደርግ ማለት ነው አይደል አንተ አልሙቀድሙ እንላለን አንተ አልሙቀድሙ አልሙቀደሙ ሙቀደም የሆነ ማለት ነው ሙቀዲም አንተል ሙቀዲሙ ማለት ማለት ነው። አንተ ወደፊት የምታደርግ ማለት ነው። አንተል ሙቀደሙ ደግሞ ከሁሉም ምን ያለ ፊት የሆነ ማለት ነው። ፊት መሪ እንደማለት وقوله صلى الله عليه وسلم في هذا الحديث السيد الله ይሄ እንግዲህ ሰይድ ይሄ ሁላ ትርጉም አለው ማለት وقوله في هذا الحديث በዚህ ሐዲስ ላይ ንግግሩ ነቢዩ አስተይዱላህ ሲሉ ዩሪዱ አነሱ እዱድ ሐቂቀተን ሊላህ ታላቅነት አይደል እንዴ? የበላይነት እውነተኛ የሆነው ለማን ነው የሚገባው? ለአላህ ነው ልቅና ማለት ነው። ሐቂቀተን ሊላህ ዐዘ ወጀል ወአነ አልኸልቀ ፍጥረታት እኮ ኩለሁም ሁሉም ዐቢደን ለሁ ለእሱ ምንድን ናቸው? ባሪያ ናቸው ለአላህ። ወሰይድ ሰይድ ማለት ኢዛ ኡጥሊቀ አለላህ በአላህ ላይ ኢጥላቅ ሲደረግ ሲሰጥ ተዓላ ፈሁወ እሱ ቢማዕነ ልማሊክ ምን ማለት ነው? ለአላህ ሲሰጥ ደግሞ ማሊክ ንጉስ ማለት ነው። ወልመውላ መውላ ማለት ናሲር ማለት ነው፣ ረዳት ማለት ወረብ መውላ ማለት ናሲር ማለት ነው፣ ረዳት ወረብ ጌታ ማለት ቃለ ኢብኑ አባስ ኢብኑ አባስ ብሎ ይላል አሰይድ ሰይድ የሚባለው ኢዛ ኡጥሊቀ አሰይድ ሰይድ ማለት አለዚያ ከሙለ ፊ ጀሚዕ አንዋኢ ሱዕዱድ አለዚያ ነው ከሙለ ምን ያለ የሞላ ፊ ጀሚዕ አንዋኢ ሱዕዱድ የሱዑዱድ አይነቶችን በአጠቃላይ ምን ያህል የሞላ በሱሩ የሆነ ማለት ነው አይደል? አዎ አላህ የሁሉም መጠጊያ ብለን ነው የምንፈስረው አይደል? አላሁ ሰመድ ማለት ማለት አላህ የሁሉም መጠጊያ ነው ማለት ነው። ኢብኑ አባስ ምን ይላል? አሰይድ አለዚ ከሙለ ፊ ጀሚዕ አንዋኢ ሱዑዱድ ከሙለ ሙሉ የሆነ ነው በቃ በሁሉም የበላይነት አይነቶች ላይ ልጥ ነው ጌታ በመሆንም በለው ንጉስ በመሆንም በለው መውላና ሴር በመሆንም በለው ግልጽ ነው በሁሉም ላይ ማሊክ ቢሆን የሰው ልጅ ሙሉ ነው እንዴ ማሊክነቱ አይደለም መውላ ቢሆን የሱ የሰው ልጅ መውላነቱ ሙሉ ነው እንዴ ረብ ቢሆን የሰው ልጅ ሙሉ ነው እንዴ ረብ ምሳሌ ምን ልትል ትላለ ረቡል በይት ትላለ የቤቱ ባለቤት ማለት ነው የሁሉም ነገር ግን ረብ መሆን ይችላል የሰው ልጅ ይችላል አይችልም ስለዚህ በሁሉም ነገር ላይ ሙሉ የሆነ ማለት ነው قال ابن عثير ابن عثير بلويلا فيه بزيوس أنه جاء رجل عند سومة من قريش كقريش فقال بلوانا أنت سيد قريش أنت كوي قريش وشلا بلين فقال أنت سيد قريش على فقال السيد الله سيد مالة الله أي أيوة الذي ተሐቁ ለሁ አስያደቱ ሲያዳ የበላይነት የሚገባው ለአላህ ነው ማለታቸው። ሊአነው ከሪሃ ዩሕመደ ምክንያቱም ነቢዩ ጠሉ መመስገንን ፊ ወጅሂሂ ከፊት ለፊታቸው መጥቶ ሰው ልጅ ሲያሞግሳቸው ጠሉ ነቢዩ። ወአሐበ ተዋዱዓ ነቢዩ ምን ወደዱ? መተናነስን ወደዱ። ወሐዲስ ሐዲስ ደግሞ አነ ሰይዱ ወለዲ አደም ብለዋል። ወላ ሰኽራ አነ ሰይዱ ወለዲ አደም እኔ የሰው ልጆች ሁላ የበላይ ነው። ወላ ፈኽ ይህን ስል ግን ምን አይደለም ፉከራ አይደለም ብሏል። ግልጽ ነው። ፉከራ አይደለም ወይም ሽለላ አይደለም። ቃለው ነቢዩ ይህንን የተናገሩት ኢኽባረን ከመናገር አንጻር እሺ፣ ሁለቱ ይጋጫል አይጋጭ? ሰንቶ ይጋጫል። ምክንያቱም ነቢዩ ዛራ ሰይድ ብሎ ለመጣቸው ምን አሉ? አይ ሰይዳት በለኝ አሉ። እዚህ ጋር ደግሞ ምን አሉ? አነ ሰይድ ወለዲ አደም ወላ ፈኽር አሉ። ሁለቱም ስና ይጋጫል አይጋጭም? ይጋጫል። ግን ነብዩ አነ ሰይድ ወለዲ አደም ያሉት ለምንድን ነው? ቃለው ኢኽባረን ቃለው ብለዋል። ኢኽባረን ከመናገር አንጻር አማ አክረመሁ ላሁ ቢሂ አላህ ካላቃቸው ነገር ለሰው ልጆች ለመንገር ነው። ሚነል ፈድሊ ከትሩፋት ወሱዕደዲ ሱዕደዲ ሲባል ምንድነው? ልቅና የበላይነትን ለመናገር ፈልገው ነው። ግልጽ ነው። አላህ የሰጣቸው ማለት ነው። ወተሐዱሰን ቢኒዕመቲላህ የአላህን ጸጋ ምን ከማለት አንጻር ከመናገር ወተሐዱሰን ከመናገር ነው። ቢኒዕመቲላህ ተዓላ አለይ በእሳቸው ላይ የዋለውን ውለታ ወኢዕላመን ከማሳወቅ አንጻር ነው። ሊኡመቲሂ ለማ ለህዝቦቻቸው ይህንን ከማሳወቅ ነው። ሊየኩነ ለምን ከተባለ በደንብ አዳም ሊየኩነ ይሆን ዘንድ ኢማኑሁም እምነታቸው ቢ በሱ አላ ሐሰቢሂ በሳቸው ልክ እንዲያምኑ ነው። በሳቸው ልክ ግልጽ ነው። አላህ በሰጣቸው ልክ እንዲያምኑ ወሙጀቢሂ ያ ግድ በሚያስብለው ወሙጀቢሂ ማለት አላህ የሰጣቸው ነገር ሙጀብ ሙጀብ ማለት ነው ግድ የሚያስብለው ያ ነገር እንድንተገብረው እንዲከሰት የሚያደርገው ማለት ነው ውጀቢ ወሊሃዛ ለዚህም አትባዑ አስከተሉ ንግግራቸውን ነብዩ ቢቀውሊሂ እንዲህ ብለው ወላ ተፍሬን ስል ግን መጎረሪያ አይደለም መፎከር አይደለም አይ ማለትም አነ ሀዚህ ልፈዲላ ይህች እኮ ልቅና አለቲ ያቺ ኒልቱሃ ምን ያልኳት ያገኘዋት ከራመተ ሚነላህ ከአላህ የሆነ ምንድን ነው ከራማ ነው። ወለም አነልሃ አላገኘዋትም ሚን ቂበሊ ነፍሲ ከምን ያቅጣጫ ከምን ከነፍሴ ከራሴ አይደለም ያገኘዋት ማን የሰጠኝ ነው አላህ ወላ በለቅቱሃ ቢቁወቲ በእኔም ቁዋ አይደለም እዚህ ላይ ደረስኩት ወላ በለፍቱሃ አልደረስኳትም ቢቁወቲ በቁዋዬ ፈለይሰ ሊ ለእኔ የለኝም አናፍተኺራ ልፎክር ልሸልል ቢሃ በሷ ብለው ነው ነቢዩ ዓለይሂ ሰላቱ ወሰላም ያስቀመጡት። ከራሳቸው ቢሆን ወላ ፈክር ያስፈልግ ነበር? አያስፈልግም። አባባሉ በደንብ ይግባል ልዩነቱ። እዚህ ጋር ነቢዩ ሰይድ ሲሏቸው ሰው ልጆች ምን አሉ? አይ ሰይድ አሰይድ ወላህ በዚህኛው ሐዲስ ደግሞ አነ ሰይድ ወለዲ አደም ወላ ፈኽራሉ ሁለቱ አይጋጭም ሲባል አይጋጭም። ለምን ከተባለ ነብዩ አላህ የሰጣቸውን ደረጃ ነው የተናገሩት። አባባሉ ገብታቸው አላህ የሰጣቸውን ደረጃ ነው የተናገሩት። ይሄ ግን እኔ መፎከር አይደለም። ሰዎች ግን መጥተው ሰይድ ሲሏቸው አንደኛ ፊት ለፊታቸው መጥቶ ነብዩን አሞገሱ። ነብዩ ግን ስለ ራሳቸው አላህ የሰጣቸውን ደረጃ ነው እንጂ የተናገሩት ሰው ልጆችን ምን በሉኝ ሰይድ በሉኝ ብለዋል እንዴ? አላሉም አላሉም። ሰይድ በሉኝ አላሉም ነብዩ አለይሂ ሰላቱ ሰላም። አላህ የሰጣቸው ወላ ፈክር እኔ መፎከሬ ግን አይደለም አሉ። የሰጣቸውን ደረጃ ተናገሩ። ደረጃቸው ይሄ ተሐዱስ ይባላል። ለሰው ልጆች ያለውን ነገር መናገር ማለት ፈሁወ እሳቸው እኮ ሰለላሁ ዐለይሂ ወሰለም ሰይድ ወለድ ያለም የፍጡራን በአጠቃላይ ምንድን ናቸው? የፍጡራን ላይ በላይ ናቸው። ወለዲ አደም ከማ አኽበረ ምን እንዳሉት እንደተናገሩት ቢዳሊከ በዚህ ላኪን ነገር ግን ለማ ዋጀሃሁ ሃኡላ ለማ ዋጀሃሁ ሃኡላ እነዚህ ሰዎች ፊት ይህንን ቃል ይዘው ሲመጡ ለማ ዋጀሃሁ ዋጀሃሁ ማለት ማለት ነው? ፊት ለፊት ይህንን ቃል ይዘው ሲመጡ ሰዎች አሰይድ የሚለውን ሀኡላ እነዚህ ሰዎች ማለት ነው እነዚህ እነርሱ ማለት ነው እነዚህ ያሏቸው ሰዎች ቢሃደል ለፍዝ በዚህ ቃል ነሃሁም አንሁ ከእርሱ ምን አሉ ነቢዩ ከለከሉ ነሃሁም ከለከሉ ነቢዩ አንሁ ከሱ ለምን ከተባለ ኸውፈን ከመፍራት አንጻር ነው። ምን ከማለት አንጻር ነው? ከመፍራት አንጻር ነው። ምኑን ፈሩ ከተባለ ሚነል ጉሉዊ በሳቸው ድንበር እንዳይታለፍ ነዋ። ዛሬ ሰይድ ይላሉ ከተባሉ ከዛ ደግሞ ሊቀጥሉ ይችላሉ ብለው ነው። አለዚ ዩፍዲ ቢሂም ኢለ ሽርኪ ያ ወደ ሽርክ የሚያቀርባቸውን የሆነውን ነገር ምን ከማለት ነው ከመፍራት አንጻር ከለከሉ። ወሚማ ይወዲሑ ይህንን ጉዳይ ግልጽ ከሚያደርግልን ነገሮች ውስጥ ሀዛ ወሚማ ይወዲሑ ግልጽ ከሚያደርግልን ሀዛ ይህንን ማ ወረደ አን አነስ ብን ማሊክ ከአነስ ብን ማሊክ የመጣ ሐዲስ አለ ምንድነው እሱ አነ ናሰን ሰዎች እኮ ቃሉ ብሎ አሉ ያ ኸይረና ወብኒ ኸይሪና ወሰይደና ወብኒ ሰይዲና ብለው መጥቶ አሞገሷቸው። ሰይደና ወብነ ሰይደና አሏቸው ነብዩ ኸይረና ወብነ ኸይሪና ወሰይደና ወብነ ሰይደና ቃል አዩሃ ናስ እናንተ ሰዎች ቁሉ ቢቀውሊኩም የምትሉትን ንግግር በሉ ወላ የስተህዊየነኩም ሸይጣን ሸይጣን በስሜት ይዟችሁ እንዳይጓዝ ወላ የስተህዊየነኩም ማለት ማለት ነው በስሜት እንዳይነዳችሁ ሸይጣን አነ ሙሐመድ አብዱላህ ወረሱሉ እኔ ሙሐመድ የአላህ ባሪያና መልእክተኛ ነኝ ማ ኡሒቡ አን ተርፈዑኒ ፈውቀ መንዚለቲ ከደረጃዬ በላይ ከፍ እንድታደርጉኝ አልፈልግም አለቲ አንዘለኒላህ አላህ ያ ያሰፈረኝ ስፍራ ከሱ ከፍ እንድታደርጉኝ አልፈልግም አሉ رواه النسائي نسائي ዘግቦታል ማለት ነው بسند جيد ففي هذا الحديث እዚህ ሐዲስ ላይ እንግዲህ እንደሚስተዋለው ማ ዩበይኑ የሚያብራራልን ነገር አለ። አነሁ ኑህ እኮ የአላህ መልእክተኛ ነሃሁም ከልክለዋል። አየቁሉ ማለታቸውን ያ ሰይደና የሚለውን ከልክለዋል። خشية عليهم خشية عليهم በእነሱ ላይ ከመፍራት አንጻር ሚነል ጉሉዊ ፊ ሐቂሂ በሱ ሐቅ ዙሪያ ድንበር ከማለፍ ፈሰደ ከለከሉ هذا الطريق ይህንን መንገድ ሚን አሳሲ ከመሰረቱ ወአርሸደሁም አመላክተዋቸዋል አን የሲፉሁ ምን ማለት እሳቸው ምን ማለት መግለጽን ከለከሉ ቢሲፈተይኒ ወአርሸደውም አመላከቷቸው ነቢዩ አለይሂ ሰላቱ ወሰላም ሰሓቦችን ሰዎችን አየሲፉ እንዲወስፏቸው ቢሲፈተይኒ በሁለት ምን ሲፋ ገጽታ ሆማ እነሱ ደግሞ አዕላ መራቲብ ለነብዩ ምንድናቸው? ትልቅ ደረጃ የሚባሉ ናቸው። አልዑቡድያ በምንነት በባርነት ደረጃ ወቀድ ወሰፈ አላሁ ቢሂማ በእነሱም ራሱ አላህ ወስፏቸዋል። በእነዚህ ሁለት ወስፎች ፊ መዋዲዒ ሚን ኪታቢሂ ከቁርአን ውስጥ ብዙ ቦታ ላይ ግልጽ ነው መዋዲዕ መዋዲዕ ሚን ኪታቢ ሚን ኪታቢ ማለት ምን ማለት ሚን ምን አልቁርአን አልከሪም በቁርአን ውስጥ ብዙ ቦታ ላይ ነብዩ ምን ብሏቸዋል ወስፏቸዋል በዚህ ወሁማ እነሱ አላህ የሰጣቸው ትልቅ ደረጃ የሚባሉት ማናቸው ቀውሉሁ አብዱላህ ወረሱሉሁ የአላህ ባሪያና መልእክተኛ ብሎ የወሰፋቸው ነው። ወለም ዩሂበ ነብዩ ምን አላሉም አልወደዱም። አየርፈዑሁ ሰው ልጆች ምን እንዲሏቸው ከፍ እንዲያደርጓቸው ፈውቀማ አንዘለላሁ ዐዘ ወጀል አላህ ካሰፈራቸው ስፍራ ሂማየተን ይህንን ያደረጉት ለምንድን ነው? ለመጠበቅ ነው። ሂማየተን ለመጠበቅ ነው ሊተውሂድ የተውሂድ ምን ቦታ ወሃዛ ይህ እንግዲህ ከሲር ብዙ ነው የመጣው ፊ ሱነቲ ሳቢተቲ ወሃዛ ይህ እንግዲህ ከሲር ብዙ ነው ፊ ሱነቲ ሳቢተቲ በጸናው የነቢዩ አለይሂ ሰላቱ ወሰላም ሐዲስ ውስጥ የተጠቀሰ አንሁ ሰለላሁ ዐለይሂ ወሰለም ከነቢዩ አለይሂ ሰላቱ ወሰላም ሐዲስ በመጣው ማለት ነው። ግልጽ ነው። ይሄንን በተመለከተ እኔ የአላህ ባሪያ ነኝ፣ እኔ የአላህ መልእክተኛ ነኝ እና እሱ ነው እንጂ ከዚህ በላይ ከፍ አታድርጉኝ የሚል ብዙ ቦታ መጥቷል። ከቀውል ይሄ እንዲህ ብለው የተናገሩትን የአላህ መልእክተኛ ንግግር ይመስል ላ ተጥሩኒ ከማ አጥረት ነሳራ ኢብነ መርየም ኢነማ አነ አብዱን ተቁሉ አብዱላሂ ወረሱሊ ብሏል። ላ ተጥሩኒ ምን አትበሉኝ አታጥራሩኝ ወይም እሽክብ እሽክብ አትበሉኝ ከማ ነሳራ ነሳራዎች እሽክብ እሽክብ እንዳሉት ወይም ከፍ ከፍ እንዳረጉት እብነ መርየም የመርየም ልጅ ዒሳ ኢነማ አነ እነሆ እኮ እኔ አብዱን ምንድነኝ ባሪያ ነኝ ፈቁሉ ብላችሁ በሉ አብዱላሂ ወረሱሊህ የአላህ ምን ባሪያና መልእክተኛ በሉኝ ወቀውሊህ ኢነሁ እነሆ لا በእኔ የጭንቅ ጥሪ አይጠራም ወኢነማ وإنما يستغاث الله የጭንቅጥሪ የሚጠራው ማን ነው? አላህ ነው ብለው የተናገሩትን ይመስል ونحو የአላህ መልእክተኛ በድጋሚ ምን ብለዋል? ከልክለዋል። አኒ ተማዱሒ ምን ማለትን ተማضሕ ማለት ማለት ነው መሞገስን ከፍ መደረግን የአላህ መልእክተኛ ምን ብለዋል ከልክለዋል ማለት ነው ወነሃ ከልክለዋል አን ተማضሒ ከመሞገስ የአላህ መልእክተኛ ከልክለዋል ወሸደደ ፊሂ በዛ ጉዳይ ላይ ጉዳዩን ጠንከር አድርገዋል ወሸደደ ፊሂ በጉዳዩ ላይ ጠንከር አድርጓል። ከቀውሊሂ እንዲህ የሚለውን ንግግር ይመስል ሊመን መደሐ ኢንሳነን አንድን ሰው ላሞገሰ ሰው ያሉትን ንግግር ይመስል እንኳን እሳቸው ሊሞገሱ ፊት ለፊታቸው ልታሞግሳቸው አይደለም ለሚያመግስ እንኳን ሰው ሰውየውም በቃ የሆነ ነገር ሊያሞግሰው ፊት ለፊት ከፈለገ ነብዩ እንዲህ ብለዋል። ወነሃ የመጀመሪያው ከልክሏል። አን ተማዱሒ ምን ማለት መሞጋገት አይደል? ወሸደደ ቢ በዛ ውስጥም ጠንከር አድርገዋል። ከቀውሊ እንዲህ የሚለውን ንግግር ሊመን መባዕ ኢንሳን አንድን ሰው ፊት ላሞገሰ ሰው ወይለክ ወየውልህ ቀጣዕተ ኡኑቀ ሳሒቢክ የጓደኛን አንገት እኮ ቆረጥከው አሉት። ገደልከው ነው አይደል እንዴ? ስታሞግሰው ለምንድን ነው ሰውየው ምን ይገባበታል? ምን ይገባበታል? ጉዳት፣ ኩራት አይደል ኩራት ይገባበታል። በቃ ጉልው ያልፋል። እንዲህ እያለ በቃ ይንቦጣረራል ማለት ወቃለ ብለው አሉ ኢዳ ለቂቱም ያገኛችሁ እንደሆነ የተገናኛችሁ እንደሆነ አልመዳሒነ የሚሞጋገሱ ሰዎች አንዱ አንዱን ከፍ እያደረገ እያላቀ እንዲህ እንዲህ በቃ አንዱ አንዱ ማለት ነው ከፍ ሲያሩ ሲሰቃቀሉ ካያችሁ ፋህቱ እፈሱላቸው ፊ ውጁ ፋህቱ ማለት እንዲህ ዋናው ፍስ አርጉላቸው በትኑ ማለት ነው እዚህ በትኑ ፊ ውጁሂሂም በምናቸው ላይ በፊታቸው ላይ በትኑ አቱራብ ምን አፈርን በፊታቸው ላይ በትኑ ግልጽ ነው ወዳሊከይ እንግዲህ ሊማ ዩኻፉ ስለሚፈራው ነገር ነው። አለል ማዲሒ በማን ላይ በአሞጋሹ ላይ ይፈራለታል። አለል ማዲሒ ማዲሕ ማለት ማለት አሞጋሽ ሚነል ጉሉዊ ድንበር ማለፍ ይፈራለታል። ዛሬ የሆነች ነገር ሰጠውና ሞገተው፣ ነገ ደግሞ ከፍ እያደረገው ቀስ እያለ ደረጃውን ከፍ አድርጎ ሌላ ቦታ እንዳይሰቅለው ነው እ ወአለል መምዱሒ ተሞጋሹስ ካልክ ወአለል መምዱሒ ተሞጋሹ ላይ ደግሞ የሚመጣው ችግር ሚን አልኢጃብ ምን እንዳይመጣበት ነው ዑጅብ በራስ በቃ ምን ማለት በራስ መገረም መንቦጣረር እንዳይመጣበት ነው ወኪላሁማ ሁለቱም ደግሞ ዩአሲራኒ አለል አቂዳ በአቂዳ ላይ ተጽዕኖ ይፈጥራል ግልጽ ነው አለ በማን ላይ በሁለቱም ላይ አይደል ተሞጋሹ አሞጋሹ ላይ በአቂዳቸው ጉዳይ ላይ ችግር ያመጣል። ይሄ ደግሞ አያስፈልግም። ምክንያት አልዒጃብ ኪቡር ግልጸዋለ ለሰው ልጅ የሚገባው አይደለም። ለሰው ልጅ የሚገባው ነገር አይደለም ማለት እና ይሄንን ጨረስን እንግዲህ መሞጋገስ፣ መወዳደስ እንዲህንን እንኳን ነብዩ ከልክሏል አረግን። እስቲ ግን ታዲያ እንዲህ ከሆነ ሙሉ ለሙሉ በቃ ሰውን ማሞገስ ምንም አይቻልም ማለት ነው ብለን ልንጠይቅ እንችላለን። ይህን ታይ የሆነ ጊዜ ላይ አንድን ተማሪ ወይም የሆነ ሰው ላሞግስና ላቅላረግ ይችላል ኡስታዝን ኡስታዝም ግልጽ ነው። ይህ ነገር እንዴት ነው? ይቻላል አይቻልም? እስቲ አብረን እንየው። በቂየ ቀረ አዩ ቃል መባሉ ሀል የጁዙ አዩ ቃሉ ሊልመክሉቅ ሰይድ ይህንን አላመጣውም ያልኳችሁን ርዕስ አላመጣውም። እሺ ስላላመጣው አየት እናድርገው እና እንዴት ነው አንድን ሰው ፊት ማሞገት ይቻላል አይቻልም? ግልጽ ነው አለ የሚቻል ከሆነ ሰውየውን ፊት ማሞገት የለብንም። ሰውየውን ማማው ምን የለብንም ፍለፊቱ ማሞገስ የለብንም። ለሌላው ትምህርት ይሰጣል ብለን ካሰብን እንጂ ወይም ደግሞ ይሄ ደግሞ ከማን ከሰውየው ሁኔታ አንጻር ነቢዩ ሰለላሁ ዐለይሂ ወሰለም አቡበክርን ያወደሱበት ሁኔታ ነበር። ማን ሰዎች ፊት አይደል እንዴ ያሞገሱት ያሞደሱበት ሁኔታ ነበር አይደል? ሌሎችን እንደ ሰውየው አቂዳ ጥንካሬ ነው። እሱም ደግሞ ለሌላው ትምህርት ይሰጣል ከተባለ እንጂ ግልጸዋለ እንጂ ሰውን ፊት ማሞገስ የለብንም። ሄድ ሲል መናገር ትችላላችሁ። ግልጸዋለ እሱንም ጉልው ሳናልፍ በመጠኑ ማሞገስ እና ማወደስ ይቻላል፣ ጥንቃቄ ተደርጎ ነው። ከዛ ውጭ ግን መምኑዕ። ግልጽ ነኝ? እሺ በቂያ እዚህ ላይ እንግዲህ ቀርቷል። ቃል መባሉ ሀል የጁዙ ይበቃል ወይ አሁን የቀረ አንድ ርዕስ አለ ነው። አሁን ስለ ሰይድ አውርተን ነበረ። አሁን ስለዚህ በቂ የቀርቷል አንድ ርዕስ አዩ ቃል መባሉ ሀል የጁዙ ይበቃሉ አዩ ቃለ ልልመክሉቅ ለአንድ ፍጡር መባል ሰይድ ማለት ይቻላል አይቻልም? ሰይድ እንግዲህ ብዙ ትርጉም አለው ብለናል አይደል? እንግዲህ ሚስትም ልትል ትችላለች፣ ሰይዲ ልትል ትችላለች። ምክንያቱም ዘውጅም ሰይድ ይባላል ብሏል አይደለ? በቋንቋ ደረጃ ብዙ ትርጓሜ ያለው። እስቲ ለማንኛውም ሰይድ መባል ይቻላል ወይ በሸሪያችን ከተባለ قال ላላመቱ ኢብን አልቀይም ابن القيم ብለዋል። ተረፈ ናስ ሰዎች እንግዲህ ተካልፈዋል። ሰዎች ሲል እንግዲህ ዑለማዎችን ነው እንጂ ዝም ብሎ ዒልም የሌለው ሰው ድሮንስ ምን ኺላፍ የታውቆት ነው ኺላፍ የሚገባው ሰለፈ الناس في ጀዋዚ እንደሚበቃ በመብቃቱ ዙሪያ ኢጥላቁ ሰይድ ሰይድ የሚባለውን ስያሜ መስጠት ይበቃል አይበቃም በሚለው ላይ አለል በሸሪ በማን ላይ በአንድ ሰው ላይ በአንድ አካል ላይ ሰይድ የሚባለውን መስጠት ይቻላል ወይ ስያሜውን ወይስ አይቻልም የሚለው ኺላፍ አለ ፈመናዐሁ ቀውሙን ከፊሎቹ ከለከሉ አይቻልም አሉ። ወኑቂለ ይህ አቋም ደግሞ አማሊክ ከማሊክ ተገኝቷል። አማሊክ ማሊክ ማን ናቸው? ኢማሙ ማሊክ ኢማሙ ማሊክ ስማቸው ማን ነው? ማሊክ ኢብኑ አነስ አይደል? ማሊክ ኢብኑ አነስ ይባላል። ምን አሉ? ወስተጁ መረጃ አድርገው አቀረቡ። አይቻልም ነው የሚባለው بقول النبي صلى الله عليه وسلم በነቢይ عليه السلام ንግግር ነው መረጃ ያቀረቡት። ለማ ቂለ ለሁ ለሳቸው የተባላቸው ጊዜና ያ ሰይደና አንተ ሰይዳችን አሏቸው። ቃለ ኢነመ ሰይድ አላሁ ተባረከ ወተዓላ ብለው ነቢዩ መለሱ። ስለዚህ አይበቃም አሉ። ከዚህ ሐዲስ አንጻር ወጀወዘው ቀውሙን ከፊሉ ዑለማዎች ደግሞ ይበቃል አሉ። ወሕተጁ መረጃ አድርገው አቀረቡ ቢቀውል ነቢ ሰለላሁ ዐለይሂ ወሰለም ሊልአንሳር ለአንሳሮች ባሏቸው ጊዜና ቁሙ ኢላ ሰይዲኩም ወደ ሰይዳችሁ ቁሙ አሉ። ሰይድ እዚህ ጋር የተባለ ማን ነው? እስቲ ታሪክ ያነበበ ሲራ ለማን ነው ነብዩ ያሉ? ሳዕድ ኢብኑ ሙዓዝ አይደል እንዴ? እ ሳዕድ ብን ሙዓዝ ሲመጣ ምን አሉ? ልክ ሲመጣ ሲያዩት ነብዩ እሱ የለም ገና አላዩትም። ከዛ ልክ ሲመጣ እሱ እንግዲህ አልሰማም ነው የሚሉት አብዛኞቹ። ምን አሉ? ቁሙ ኢላ ሰይዲኩም በሉ ወደ ሰይዳችሁ እናንተ በላይ ወደ ሆነው ማን ቁሙ ወደማ ወደ ሳዕድ ወደ ሳዕድ ብን ሙዓዝ ቁሙ ፈየኩኑ ይሆናል في هذا المقام በዚህ ቦታ ላይ بهذا المقام تفصيل ምን አለው? ተፍሲል ግን አለው። ዝም ብለን ይቻላል አይደለም የምንለው አሉ ከፊል ዑለማዎች። ግን ይቻላል አሉ አዘዘን እያለው ወሃዛ ይህ እንግዲህ أصح ሰሂ ነው من الحديث الأول ከመጀመሪያው ሐዲስም ራሱ ይሄ የተሻለ ምንድነው አሉ ሰሂ ሐዲስ ስለሆነ ይቻላል ብለው ከፊሉ ዑለማዎች አሉ። ገብቷቸዋል። ይቻላል አሉ። ምክንያቱም ነቢዩ ኢላ ሰይ ቁሙ ኢላ ሰይዲኩም አሉ ያሉት ወደ ሳዕድ ነው አይደል? ወደ ሳዕድ ቁሙ ማለታቸው እንደሚቻል ነው የሚያሳዩ አሉ። ቃለ ሻሪሑ እንታ ቃለ ሻሪሑ ሻሪሑ ብሎ ይላል ዋማ ኢስቲድላለሁም ኢስቲድላለሁም መረጃ አቅርበው ማቅረባቸውማ ቢቀውል ነቢ ሰለላሁ ዐለይሂ ወሰለም ለአንሳር ለአንሳሮች ብሎ ማለቷቸው ቁሙ ኢላ ሰይዲኩም ወደ ሰይዳችሁ ቁሙ የሚለው ንግግራቸው ፈዛሂር በዛሂር እንደሚያሳየው እነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለም ይዋጅሁሁ ሰዕደን ቢሂ ነብዩ ፊትለፊቱ አይደለም ሳዕድን ያሉት ማን ለም ይዋጂሁሁ ማለት ማለት ነው ፊትለፊት አይደለም ሳዕደን ለሳዕድ ያሉት ቢሂ በሱ ፈየኩኑ ይሆናል እንግዲህ ፊ ሀዘል መቃም በዚህ መቃም ላይ ተፍሲል ተፍሲል አለ ሰይድ ማለት ይቻላል ማለት ነው መቼ እ ተፍሲል ሲደረግ ከሰውየው ፊት ዞር ብለን ሰውየው ፊት ለፊት ግን ምን አንልም ቅድም እንዳልኳችሁ ማሞገስ እንደማ እንደተባለው ግልጽ ነው። ፍለፊቱ መሆን የለበትም። ተፍሲሉ ይሄ ነው እንግዲህ ፍለፊት ሰው ልጅን ማለት ማሞገስ እንዲህ ነገር አይገባም፣ ጥንቃቄ መደረግ አለበት ብሎ ከፊሎች ይናገራሉ ማለት ነው። ቃለ ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ብለህ ይቻላል አይቻልም? እንዴት ይቻላል? ነብዩ አለይሂ ሰላቱ ሰላም ምን እኔ ሰይድ አይደለሁም አላሉም እንዴ? ኢነመ ሰይድ አላሁ ተባረከ ወተዓላ አላሉም እንዴ? ቃለ ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ማለት እንዴት ይቻላል? አትበሉኝ ይያሉ እ መልሱ። እጃችሁን አውጣና አውጡና መልሱ። ና ከተ እ እኮ ኪታቡ አትበለኝ፣ መልስልኝ። ኪታቡ ላለው ምን አለ ኪታቡ? ሰውየው ካልተገኘ ችግር የለውም። ነቢዩ አነ ሰይድ ወለደ አደም ስላሉ እሺ፣ ሴቶች እንደዛው ነው። ስለዚህ ቢተፍሲል ነው ማለት ነው። ነብዩ ሰይድ መሆናቸው እርግጥ ነው ማለት ነው። ወላኪን ሊልህቲያጥ አውላ ለጥንቃቄ ግን መተው ምን ይላል ይመረጣል። ነብዩ የምናወድስበት አተን ነው እንደኛ ግልጽ ነው። በቃ ለጥንቃቄው ለማ ኺላፍ አለው አይደል? ስላለው እንዲህ አይነት ነገሮችን መተው ችግር የለም። ግን አንድ ሰው ቃለ ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ሲል ስትሰማ ሰይድ ይላል እንዴ አትበል ማለት ወከአነሁ ልክ የቅሲዱ ቢተፍሲል ተፍሲል ለማለት የፈለጉት አነሁ ላ የጁዙ እነሆ አይበቃም ነው እንግዲህ አነሁ ላ የጁዙ እነሆ አይበቃም አዩዋጀሃ ኢንሳኑ የሰው ልጅ ፊት ለፊት ሊሞገስ ወዩቃሉ ለሁ ለሱም ሊባል ያ ሰይድ አንተ ሰይድ ሆይ ሊባል አይገባም። ሚን ባብል መድሒ ከመድሕ ክፍል ሚን ባብል መድሕ ከመድሕ ክፍል ማለት ነው። ወየጁዙ ይበቃል አዩ ቃል መባሉ ሀዛ ይህ ፊ ሐቂ በሱ ሐቅ ሚን ባብል መድሕ መድሕ ከሚለው ማለት ነው። ወየጁዙ ግን ይበቃል አዩ ቃለ መባሉ ሀዛ ይህ ፊ በሱ ሀቅ በሱ ሀቅ ማለት ሀቅ ያለውን አንተ አሁን ተነስቼ ምናምን ነገር ግልጽ ነው። አቡበክርን ሰይድ ብል ከምን ጋር እያይዝ ነው? አሁን ምሳሌ ሳዕድ ብን ሙዓዝ የተባለበት የሆነ ሰይድ አለ አይደል እንዴ? ለምን ሰይድ ቀውሚሂ ነው አይደል እንዴ? ሰውዬው የሚገባው ቦታ ላይ ከእንትኑ ከሆነ እንጂ ዝም ብለህ አሁን የተለመደ ሀጂ ይላል ሀጂ ያልሆነው ነው ግልጽ ነው። ሸፈና ኡስታዝ ምናምን ይሄ እንደዚህ የሰው ልጅ ያልሆነው ምናምን ነገር መቶ አለብን ማለት ነው። ግልጽ ነው። ሰውየው ሀጅን ይህን ገና አለ የተሙላ ግልጽ ነው። ገና ግልጽ ነው ያል መሆን የለበትም ማለት ነው። ይሄ ዝም ብሎ የሌለ ነገር መቶ አለብን ነው። ሰይድ የሚባለው አዩ ቃለ ሀዛ ፊ ሀቅ በሱ ሀቅ ኢዳ ካነ ከሆነ ዋኢበን ዋኢበን ማለት ማለት ነው የራ ከዛ ቦታ ላይ ካልነበረ ማለት ነው። ወካነ ከሆነ ሚመን የስተሒቁ የሚገባው ሀዘል ወስፉ ይህ ወስፍ ይህ ገለጻ የሚገባው ሰው ከሆነ ጀምዐን በይነ አልአዲላ ይህንን ያልነው ከምን አንጻር ነው? ጀምዐን በይነ አልአዲላ በሁለቱ መረጃዎች ላይ ምን ከማለት አንጻር ከመሰብሰብ አንጻር ወላሁ አዕለም ሐቂቃው የሚያውቀው አላህ ነው ይላል። እዚህ ባብ ላይ ጥያቄ ካላችሁ መጠየቅ ትችላላችሁ፣ ወይላ ወደ አዲስ ትገባለሁ። ጥያቄ ካላችሁ خير الغلو في الصالحين በሳሊሖች ጉዳይ ድንበር ማለት ነው። አሁን ይህንን ከላይ ያነበብነው ራሱ በቂ ነገር ነው። ግልጽ ነው። በነብዩ ላይ ጉልው ማለፍ ይቻላል እንዴ? ከነብዩ ላይ ጉልው በነብዩ ጉዳይ ላይ ጉልው ማለፍ የማይቻል ከሆነ በሌላው ይቻላል እ አይቻልም። ሚንባቢ አውላ ነው። በቃ በነብዩ ላይ ማለፍ ቢቻል በነብዩ ላይ ነበር። ኢዛ ካነ ልጉሉው ጉሉው ከሆነ አለ ፊ ሐቂ በነብዩ ሐቅ ላይ መምኑዓን የተከለከለ ፈልጉሉው ራሱ እንደውም ፈልጉሉው ድንበር ማለት ፊ ሐቂ በሌላው ሐቅ ላይ ድንበር ማለት ሚነ ሳሊሒን ሳሊሆች የሚባሉት ጻድቃን የሚባሉት ማለት ነው። ሚንባቢ አውላ ከዚህ አንጻር ምንድነው አውላ ነው። ሚንባቢ አውላ ከዚህ ባብ አንጻር አውላ ነው። በቃ አይቻልም በመከልከል ደረጃ ወልሙራዱ ቢልጉሉዊ ፊ ሳሊሂን ማለት رفعهم فوق منزلتهم التي أنزلهم الله إلى ما لا يجوز إلا لله እነሱን ከፍ ማድረግ ከምናቸው ከደረጃቸው በላይ አላህ ካሰፈራቸው ደረጃ በላይ ማላ የጁዙ ኢላ ሊላህ ለአላህ እንጂ ለማንም የማይበቃን ደረጃ እነሱም ማስፈር ከፍ አድርጋቸው ስታበቃ ማለት ነው። من الاستغاثة የጭንቅ ጥሪ መጣራት ይመስል ቢህም ፊሸዳኢድ በሸዳኢድ ላይ ወጠዋፍ ቢቁቡሪ በቀብራቸው ላይ መጠወፍ ወተበሩክ ቢትርበቲህም በእነሱ አፈር ምን ማለት በረካ መፈለግ ወዘብሒል ቀራቢነ ቁርባንን ማረድ ሊአድሪሐቲህም ቀብራቸው ላይ ለተገነባው ቤት ግልጽ ነው። እዛ አቅራቢያ ላለው ወጠለቢል መደዲ ሚንሁም ከነሱ ነስርን መፈለግ ግልጽ ነው አለ እርዳታ ግልጽ ነው በረካ ማለት ነው። መደድ መደድ መደድ መደድ ሲል ትሰማለህ አይደል? መደድ መደድ ሲል ዝም ብሎ አለም እኮ መደድ መደድ የሚለው ማንን ነው የፈለገው? ገብቶሃል? ሲል ስለዚህ መደድ ማለት እንግዲህ ያ ነው ማለት ነው። ሚንሁም ወቀድ አድኸለ ሸይጣኑ ሸይጣንን ወቀድ አድኸለ ሸይጣኑ ሸይጣን አስገብቷል አሽርከ ሽርክን አላቀው ሚኑ በኑህ ህዝቦች ላይ ሚን ባቢል ጉሉዊ ፊ በማን ዙሪያ ነው ያስገባባቸው? በሳሌዎች ላይ ድንበር ማለት ከሚለው ባብ ነው። ፈየጂቡ ልሐዘር ሚን ዛሊክ ከዚህ ነገር መጠንቀቅ ይገባል። ወኢን ካነ አልቀስዱ ሐሰና ያሰብነው ነገር ጥሩም ቢሆንም አይ እኛ እኮ ቃድር ጄላኒ በጣም እኮ የአላህ ባሪያ ስለሆኑ ነው። ሰይድና ኸድር እኮ በጣም በጣም በጣም አላህ በቁርአን ላይ እ ያሞገሳቸው የአላህ ባሪያ ናቸው እያልን አዎ ጥሩ ቀድም ቢሆን አይቻልም ማለት ነው። وقد وقع በእርግጥ ተከስቷል ፊ هذه الامه በዚህ ኡማ ውስጥ ሚስለማ ወቃ ለቀውሚ ኑህ ለኑህ ህዝቦች እንደተከሰተው በዚህ ህዝብ ላይም ተከስቷል ለማ አዝሃረ ሸይጣን ሸይጣን በይፋ እንዳሳያቸው ማለት ነው ለማ አዝሃረ ሸይጣን ሸይጣን በይፋ ባሳያቸው ጊዜ ሊከቲሪን ለአብዛኞቹ ሚነል መፍቱኒን የተፈተኑ ማለት ነው ሚነል መፍቱኒነ አልጉሉወ ምንን አሳያቸው? ምንን አሳያቸው? ጉሉውን አሳያቸው። ወልቢድዒ ቢድዓንም አሳያቸው። ፊ ቃለ ቢተዕዚሚን በተዕዚም ቃሪ በአቅጣጫ ነው ያሳያቸው። በዛ አቅጣጫ ነው ያሳያቸው። በቃ አረ ተዕዚሙ ሳሊሒን ነው አለ። ፊ ቃሊ ተዕዚም ሳሊሒን እረ እናንተ እኮ እየተገዛችኋቸው አይደለም እንዴ እናንተ እኮ ቢዳ እየሰራችሁ አይደለም፣ ካሪዎችን እኮ ነው እያላቃችሁ ነው ይላቸዋል። ወሙሐበተሁም አረ እነሱም መውደድ ነው። ምን ይላል አንተ ስትል ዝም በል አንተ ወሃቢ፣ አንተ እኮ የሳሊዎች ውዴታ ምን ልብ ውስጥ የለ ደረቅ፣ የነቢ ውዴታ የለ፣ የሷሊሆች ውዴታ የለ፣ እንደው ቀልብ የደረቀ ይላል? ለሰው የእሱ ረጥ በቃ ሷሊሆችን መውደድ ነው ብሎ ሸይጣንን ብሎለታል። ዘይኖለታል። ሊዩቂዐሁም ምን ሊላቸው ምን ሊላቸው ሊከታቸው ሊጥላቸው ፊማ አውቃ ቢሂ ቀውመ ኑህ የኑህ ህዝቦችን በጣለበት ፈማ ዛለ ሸይጣኑ ሸይጣን አልተወገደም ዩሂ አምላካዊ መልእክትን ምን ከማለት ከመላክ ከማስተላለፍ ኢላ ኡባድል ቁቡር ወደ ቀብር ተገዢዎች ወዩልቂ ኢለይህም ወደ እነሱም ከመጣር አልተወገደም። አነል ቢናአ መገንባት በቀብር ነው። ወልዑኩፉ አላ ቁቡሪህም በቀብሮች ላይ መቀመጥ አላ ቁቡሪ ማለት ሳሊሒን በሳሌዎች ቀብር ላይ መቀመጥ ዩዓዱ ሙሐበተን ለሁም እነሱን መውደድ ብሎ ነው ምን የሚልላቸው የሚዘይንላቸው ወአነ ዱዓአ መለመን እኮ ዕንደ ቁቡሪህም እነሱ ቀብር ዘንድ ይስተጃቡ ምን ይላል ምን ይባላል ተቀባይነትን ያገኛል ثم ينقلهم ከዚያም በኋላ ያሸጋግራቸዋል እንደዚህ እያለ አይ መጀመሪያ ማንን ጠሩ ነው እንትኖችን ጥሩ ይላል እንዴ ለምኗቸው ይላል አይልም ዋነ ዱዓ እንደ ቁቡሪም እነሱ ዘንድ ሄዶ ቀብር ማ ላይ ዱዓ ማድረግ ማንም መለመን ነው የሚላቸው ማንም ዝም አላችሁ ማንም መለመን ሳሊዎችን አይደለም አየሽ ለዚህ ነው የጠየቅኳቸው ማንም መለመን አላህም መለመነ ዋነ ዱዓ ዱዓ ማድረግ እንደ ቁቡሪም እነሱ ቀብር ዘንድ አይደል እንዴ ያለው ማንን ከተባላችሁ አላህን ይስተጃብ ሙስተጃብ ነው የሚለው እቤት ሄደ ከምለምን እቤት ውስጥ ያ አላህ ከምትል እነሱ ቀብር ዘንድ ሄደ ያ አላህ ብትል ሙስተጃብ ይሆንላል ይኸው ደረጃ በደረጃ ነው የሚወስደው አሁን ዘግቷችኋል ያልኳችሁ ጥሩ ثم ከዚያም የንቁሉም ያሸጋግራቸዋል ሚን هذه المرتبة ከዚች ደረጃ ኢለ ዱዓ ወደ ዱዓ ይላቸዋል እንደዚህ ወተወሱል ቢሃ በሷም ተቃረቡ ይላቸዋል። አሁን ደግሞ ማንን ነው ዱዓ ሲል ቀብሮቹን ተላመኑ፣ ወተወሱል መቃረቢያ በሉና ያዙ ይላል። አሁን ደግሞ ቀስ በቀስ ሄደ ማለት ፈኢዳ ኡሊፉ ይህንን ደግሞ ሲላመዱ ዛሊከ ነቀለውም ያሸጋግራቸዋል ሚኑ ከሱ ኢላ ዱዓኢል መቅቡሪን የተቀበሩትን ኧረ ለምኑ ይላል። ወኢባደቲም እነሱን መገዛት ላይ ይያያዛል። ወሱአሊሂም ሸፋዓቲ ሚን ዱኒላህ ከአላህ ውጭም ሸፋ ፈልጉ ይላቸዋል አዘወጀል። ፈቱስቢሁ ቁቡሩሁም ከዛ የነሱ ቀብር ይሆናል አውታነን ምን ይሆናል? ምን ይሆናል? ጣዖት ጣዖት ይሆናል። ቱዓለቁ አለይሃ አልቀናዲል አው መብራቶች የሚንጠለጠሉበት ወቱስደሉ አለይሃ ሱዱሩ ወቱስደሉ የሚለቀቅበት አለይሃ በሷ ላይ አሱቱሩ ምን ሱቱር ሱቱር መጋረጃ አህሰንቱ መጋረጃ ግልጸዋለ መጋረጃ ይለቀቅበታል። መጋረጃ አማርኛው ሂጃብ ነው አማርኛው። እሺ ሂጃብ ይለቀቅለታል። ወዩጣፉ ቢሃ በሷም ይዞራል። ወቱስተለሙ ወቱስተለሙ አው ሰላምታ ይሰጣታል። ልክ እንደ በይቱላህ ማለት ነው። እስተዋል በቃ ልክ ካዕባ ያለው ነው ካዕባ ያሉ ነው ይመስላል። ምንድነው የሚሉት? የአብረትዬ ቀብር እኮ የምንድነው እዛ መሄድ እኮ ምንድነው አለ ትንሹ ሀጅ ነው ትንሹ ሀጅ ነው ይላሉ። አንዳንዶች የባሰባቸውማ እንደው ምንድነው የሚሉት ከሀጅ ይበልጣል ነው ከሐጅ ይበልጣል ብለው የሚሉ አሉ ማለት ነው። ሱብሃንአላህ ወቱስተለሙ ወቱቀበሉ እነዚህ ተብሊጎች ደግሞ አላህ ስብሐነ ወተዓላ የፈተናቸው ደግሞ ካዕባ ከመሄድ እኔ ማቆ ሰው ነው የምላችሁ ማቆ ሰው ካዕባ ከመሄድ ፓኪስታን መሄድ ይሻላል ነው እዛ ወልዮች ቀብር አለ ስንት ነገር አለ ነው ግልጽ ነው እኛ ከወልዮች ጋር ተሳሪዎች ጋር ያለንን ግንኙነት አጠንክረን እንመጣበታለን ነው። ከዛ ካያችሁ ሲመጡ ምንድነው ከዘራ ይዛሉ አይደል? አዎ ማጀዘቢያ እኮ ነው። ግልጽ ምን የሚያክል ሙስባ ደግሞ ይዛል። በቃ ይሰጠዋል እዛ ይሄንን በል ይሄንን ነው ማለት ያለብህ። ከዚህ በኋላ ካያችሁ አጠማጠማቸው ይለያል። ከዛ ከመጡ በኋላ ከዘራ ደግሞ መጀዘቢያ በደንብ ይሰጣል። ስራም እንዳይሰራ ችን ይዘዙር ይባላል። በቃ እሱ ለስንት ለስንት እያለ ይዞርልሃል ማለት ስንት ይሄኔ ፓኪስታን ይመላለሳል። ሐጅ ግን አይዞትም ማለት ግልጽ ነው። ሱብሃንአላህ ወትስተለሙ ወትቀበሉ ትሳማለች። ፈኢዛ ማ ቀብር ነው እኮ የሚሳመው። ፈኢዛ ኡሊፉ ይህንን ሲላመዱ ዛሊከ ነቀለውም ያሸጋግራቸዋል። ኢላ አየዱዑና ሰዎችን የሚጣሩ ኢላ ኢባደቲ ሀዚህ ልቁቡር ከዛ ዳኢ ይሆናሉ ማለት ነው። ዳኢ ይመለመላል። ዳኢ ግልጽ ነው። ሰው ልጆችን እንዲጠሩ ወስቲኻዚሃ እንዲይዙ አዕያደን አዕያድ ልክ እንደ ኢድ ይይዙታል ማለት ነው። ይኸው የአብሬኪ ቀን ተብሏል። የአብሬኪ መውሊድ ይባላል። በአመት ህዝብ ይሄዳል። በቃ የጀዘበ የጀዘበው ላይ ይሄዳል። واتخاذها أعيادا ومناسك مناسك ማለት ማለት ነው ክብረ በዓል የሚፈጸምበት አይደል እንዴ? فإذا ألفوا ይሄንን ሲላመዱ ታሊከ ወተቀረረ ኢንደሁም እነሱ ዘንድ ሲረጋገጥ نقلهم ያሸጋግራቸዋል إلى اعتقاد ወደ ማሰብ አነመን አነንሁ መን ነሃ አንሁ ከሱ የከለከለ ከሱ የከለከለ ነው። ያው ቅድም ዳ ያደረጋቸዋል መልምሎ መልምሎ እንግዲህ ምን እንዳደረጋቸው መጨረሻ ላይ ምን አደረጋቸው? ዳኢ ያደረጋቸው የምን ዳኢ ናቸው እነሱ? ይህ ሽርክ እረ ዘርፉ ሙና ክብር እያሉ የሚጠሩ? ግልጽ ነው። ከዛውን ደግሞ ያሸጋግርና ምን ይላቸዋል? አነ መናሃ መናሃ አንሁ ከሱ የከለከለ የወልዮን ቀብር ላይ መሄድ አይቻልም እያለ የሚከለክልን ሰው ፈቀድ ተነቀሰ ለአውሊያ አውሊያዎችን ያላ ወልዮችን ደረጃቸውን ዝቅ ያደረገ ነው ይልሃል። እኚህ ምን ቀን በደረቆች ወሃብዮች ምን ሙሀባ አላቸው ለአብሬት ይላል ለሳሪዎች ምን አላቸው ማለት ለነብዩ ሙሐባ የሌላቸው እኮ ሙሐባ የላቸው በቃ ብሎ ይላል። እኛ ኢንሻአላ ሽርክ የለብንም። ሙሐባማ በደንብ አለ። ግልጽ ነው። ለሷሪዎች በደንብ አለብን። ስለዚህ ነው አይደል እንደ የነሱን ሱና ምን የምንለው የነሱ የሄዱበትን ምርጥ መንገድ የምንሄደው ለዛ ነው። ፈቀድ ተነቀሰ አውሊያ አውሊያዎችን ደረጃቸውን አጓድሏል ይላል። ወአብገደሁም ጠልቷቸዋል ይላል። ወዘዓመ ይጠረጥራል፣ ይሞግታል። አነሁ ላ ሑርመተ ለሁም ለእነሱ ክብር የላቸውም ይላል። ወላ ቀድረ ለሁም ለእነሱም ቀድር ደረጃ የላቸውም ይላል። እኚህ ምንም ቀድር የሌላቸው ናቸው ብሎ ይላል። አንተ ዳዕዋ የምታደርገው ምንም አይሰማም። ግልጽ ነው። እኚህ ምንም ቀድር የላቸው ይላል። አሁን ደግሞ ከራሱ አልፎ ማንም መተቸት ጀመረ። መተቸት ያለበት እሱ ነበር አለ እንዴ? አሁን ግን መጥቶ ግን አንተ መተቸት እንዳለብህ ቁጭ ያደርግልሃል። ደረጃ በደረጃ ወሰደና ይኸው የሚሞግት አለ አይደል? አትንኩብኝ የሚል አለ አይደል? አትንኩብኝ፣ እኔ አትንኩብኝ ግልጽ ነው። ጅላሌን አትንኩብኝ ይላል። አብሬትዬን አትንኩብኝ፣ እቃ አትንኩብኝ ነው። ሁሉም በየፊ ነው ማለት ወቀድ ሰራ ተጓዙ ወቀድ ሰራ ተጓዘ ፊ ዛሊከ ይህ ጉዳይ ወቀድ ሰራ ማለት ማለት ቀጠለ ተጓዘ ዛሊከ ፊ ንፉስ ከፊር በአብዛኞቹ ምን ውስጥ ነፍስ ውስጥ ምን الجهال መሀይማን የሆኑት ወጠጋሚ በአብዛኞቹ ጠጋሞች ላይ ጠጋም ማለት ማለት ነው አርዛሉ ናስ ማለት የወረዱ ከሰዎች የወረዱ የሆኑት ማለት የወረዱትን ምን ነው ضعيف ማለት ደካሞች ላይ ማለት መሀይማንና ደካሞች ነፍሱስ በእርግጥ ይሄ ነገር ተጓዘ ወከፊሩን አብዛኞቹ ሚመን የንተሲቡ የሚጠጉትን ኢለል ኢልሚ ወደ ኢልም ወዲን ወደ ዲን ይጠጋሉ የተባሉትም ሰዎች ወቀድ ሰራ ሲባል ይሄ ነገር በቃ ሰረጸ ሄደ ነው አይደል? ይኸው ወደ ኢልም ይጠጋል ምናምን ወደ ዲን የተባለው እንደነ አብዱል እንደነ አብደላ አልሐረሪ እውቀት አለው ተብሎ ልትለዋለ ይመስል በለው እ እነዚህም እውቀት አላቸው እነ ቡሰይሪ ግልጽ ነው ግጥም ብዙ እኮ አላቸው እኮ ግልጽ ነው ሌሎችም አሉ የሚባሉ ምሳሌ የእኽዋን መሪውና ሐሰን አልበና ግልጽ ነው እኚህን ይመስሉ ግልጽ ነው እሱም ራሱ ነቢዩን ሲያወድስ ጉልው ያለፈበት ተግባር አለው። ግልጽ ነው። እኚህን የመሳሰሉ እውቀት አለን እውቀት አላቸው የሚባሉ ስንቱ ነው ማለት ነው የጠፋው። በዚህ ሐታ አደው ጠላት እስኪሆኑ ድረስ አህለ ተውሂድ የማነ የተውሂድን ባለቤቶች እስኪጠሉ ድረስ እንደውም አንተ ሁሌ ምንድነው ተውሂድ ተውሂድ ተውሂድ ይላል። ምንድነው ሽርክ ሽርክ ሽርክ ይላል። ነዓም ነቢዩ አለይሂ ሰላቱ ሰላም ራሱ 13 ዓመት የተጣሩት ወዴትን ወደ ላ ኢለላህ ነው አይደል ተውሂድን ተመልከት ከዛ በኋላ ነው የዛን ጊዜ ያቋረጡ ማለት አይደለም እኮ ከ13 ዓመት በኋላ አቋርጧል የለም እንደ ሙናሰባው በደንብ አይደል ورموهم እንደውም ምን ሲሏቸው ታያለህ እነሱን ጣዕን ሲያደርጓቸው ورموه ማለት ሲወረውሯቸው ማለት ነው። መወርወር ማለት እንዲያነሱ መወርወር አይደለም፣ ሲተቿቸው ማለት ነው። ቢልአዛኢም እነዚህ እኮ አዛኢሞች ናቸው ይለዋል። አዛኢም ማለት ምን ማለት ነው? እነዚህ አካብዴዎች ማለት ነው። ሌላ ትርጉም ደግሞ ሙሲባ ማለት ነው። ሙሲቦች ናቸው እነዚህ አዛኢም ማለት ማለት ነው እ አካባቢዎች የሚያካብዱ ዝም ብሎ ያካብዳሉ እኮ ምናምን ይላል። ወይም ሌላ ከፈለጋቸው አዛይ ሙሲባ አለ ማለት ነው። ግልጽ ነው። ወነፈሩና አንሁም ሰው ልጆችን ከነሱ ያስደነብራሉ። በፊት እኮ በጣም ይፈራ ነበራል። እንዳቀርቡ ዋሃብይ ነው ይባል ነበር አለ በፊት። አሁን እኮ ነው የቀረው አለ አሁን ነው እንደውም እየተቀረፈ እየተቀረፈ መጣ። ህብረተሰቡ ትንሽ እየነቃ አይደል? በፊት እኮ ዋሃቢ የኔ ቤት ውስጥ ራሱ ያጋጠመኝ ሁኔታ አለ። በቃ ያንቺም ልጅ ነጭ ኪታብ መያዝ ጀመረ ተባለ። እኔ አንድ የዛ ጊዜማ በጣም ያሳቀኝ አባባላቸው። ነጭ ኪታብ ማለት ምን ማለት የዋሃቢዎች ነው። ነጭ ቆይ በመሰረቱ ቴክኖሎጂ እንጂ ነጭ ያደረገው እኛ ነን እንዴ? በፊት የበፊት ኪታቦች ምን ነበሩ? የሽሮ ሉክ ነበሩ አይደል? ካያቸው የድሮ ኪታቦች ደፍተርም ራሱ እኔ በሽሮሉክ ደፍተር ተምሬያለሁ። እኔ ሀቂቀተን ነው በሽሮሉክ ደፍተር ታውቃላችሁ? በሱ ተምሬያለሁ። በቃ ከዛ በኋላ ቴክኖሎጂ እያለ ሲመጣ ምን አለ? ነጭ ኪታቦች መታተም ጀመሩ። እኛንን እንዲያደርግ ነው። ግን እንደዚህ አይነት አስተሳሰብ ትንሽ ይይ ትንሽ ይይ ራሱ ይበዛል። ምን በሉ ሌላ ነገር ምናምን ፈልጉ ከጭምት እያነሰ እና በጣም በጣም የሚገርሙ ናቸው። እኔ ራሴ እንደዚህ እና ልጅሽም መጣነች ኪታብ ልጅ ዋህብይ ሆነ ምናምን እስከማለት ግልጽ ማለት የአላህን መልእክተኛ መከተልና የነቢዩን ሱና መከተል ቁርአንና ሐዲስን ይዞ አጥብቆ ይዞ መጓዝ ወሃብይ የሚያስብል ከሆነ ነዓም ነህኑ ወሃብዩን ምንድነው ወሃብዩን ግልጽ ነው የሚያስብል ከሆነ ማለት ግልጽ ነው ናም ሰሙና ቢማ ሺእቱም እንዲህ አይነት አባባል አላቸው ፈቀለው ምን አለ ወነፈሩ الناس አንሁ ማለት ይሄ ነው ያስደነብራሉ ሰው ልጆችን እነሱን እንዳይፈሩ ፈዓሉ ذلك إن تجبروا فعلوا ذلك كله ሁሉንም ተሕተ ሲታሪ ሑብ ሳሊሂን ምን በሚለው እ ሳሊሆችን በመውደድ ሲታር ሲታር ማለት ሽፋን ስር አዎ በዚህ ሽፋን ስር አሁን ምሳሌ በአክራሪ ሽፋን ስር አለ አይደል አክራሪ ምናምኖች እየተባለ አጥፍቶ ጠፊ እየተባለ ስንቱ ንጹሃን ህዝብ እየተያዘ የት ይገባል? እስር ቤት አይደል? የሆነ እነዚህ አጥፍቶ ጠፊዎች ናቸው፣ እነዚህ አክራሪዎች ነው የሆነ ነገር ሲፈልግ ወይ ራሱ ያፈነዳን እነዚህ ናቸው ነው የሚላል አሁንም እነዚህ ተህተ ሲታሪ ሁብ ሳሊም ሳሊዎችን በመውደድ ሽፋን ስር ተጓዙታ ወተዕዚሚህም እነሱን በማላክ ሽፋን ስር ሄዱ። ወቀድ ከዘቡ ፊ ዛሊከ በዚህ አባባላቸው ምን አሉ ዋሹ ሊአነ ሙሐበቱ ሳሊሒን ምክንያቱም ሳሊዎችን መውደድ ማለት አለል ሐቂቃ በእውነቱ ከሆነ ተኩኑ ትሆናለች አላ ወፍቂል ኪታቢ ወሱና ቁርአንና ሐዲስን የገጠመ ሆኖ ሲሄድ ነው። ወዛሊከ ይህ ደግሞ ቢማዕሪፈቲ ፈድሊህም የእነሱን ትሩፋት በማወቅ ነው። የእነሱን ፈድል ፈድል ማለት የበላይነት ልቅናቸውን ወልኢክቲዳኢ ቢሂም እነሱ ምን በማለት በመከተል ፊል አዕማል ሳሊሓ በጥሩ ስራቸው ሚን ገይሪ ኢፍራጢን ያለምንም ድንበር ማለት ወላ ተፍሪጢን ያለምንም ተክሲር ማለት ነው። ሁለቱ ያው እንዳይጋጭባችሁ ፈተና ባመጣ ኢፍራጥና ተፍሪጥ ምንድነው ልዩነቱ? ገደል ልብ በል። ኢፍራጥ ማለት ውሉው ማለት ድንበር ማለት አረብኛውን ክፍል ተፍሪጥ ማለት ደግሞ ተክሲር ማለት ማጓደል ማለት አሁን ሰው ልጅ ጀንበር ወደ ላይ ሲያልፍ ምን ይባላል? እስቲ አሁን ከመናሃጆች ልንገራችሁ። እስቲ ኢፍራጥ ላይ ያሉን ንገሩኝ፣ ተፍሪጥ ላይ ያሉትን ንገሩኝ ብላችሁ በመናሃጅ ከነገርኳችሁ ከዚህ ታስተባርኳችሁ ማን ነው? ኸዋሪጅ እ ኸዋሪጆች የት ውስጥ ነው ያሉት? ኢፍራጥ ውስጥ፣ ተፍሪጥ ውስጥ እ እ ተብሊግ ተብሊግ እንኳን ይዘ ተብሊግ እኮ ማለት እኮ ክብር ነው። ተብዲል በሏቸው። ተብዲል ናቸው እነሱ ተብሊግ አይደሉም። ተብሊግ ማለት ማለት ነው አድራሽ አይደል? ተብዲልስ ቀያሪ ማለት ነው። እየቀየሩ ነው ለህዝቡ የሚሰጡት። ምን ያደርሳል? ኢኽዋን አልሙስሊም ደግሞ አሁንም ጀፋ ላይ ነው ያለችው። እሷ ተፍሪጥ ነች። ግጥ ነው አለ። ወደ እንትን ደግሞ ስትሄድ አዳድያ አለ አይደል? ወደዚህ ግልጽ አለ። እነሱ ደግሞ ኢፍራጥ ናቸው። እኚህ መሳሰል ወለዚነ እነዚያ ግን እስቲ ተመልከት፣ ባለፈው ነግሬያቸዋል። እያንዳንዱ በኢስላም ስም የሚፈጠሩ አንጃዎች፣ ቡድኖች ወይም ፊርቃዎች ስህተታቸው ሁለት አይነት ነው ብያቸዋለሁ። ልብ በሉ ዛሬም ደግማለሁ። ኢማ ኢፍራጥ ወኢማ ተፍሪጥ፣ ኢማ ጉሉ ወኢማ ጀፋ ይባላል በሌላኛው አረብኛ። ጉሉ ወይም ጀፋአ መስቀጥ ማለት ግን እስቲ ሳሌዎችን በተመለከተ አላህ ምን ይላል? أعوذ بالله من الشيطان الرجيم والذين جاءوا من بعدهم يقولون ربنا يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان بالإيمان ولا تجعل في قلوبنا غلا للذين آمنوا للذين آمنوا ربنا إنك رؤوف رحيم والذين جاءوا من بعدهم እነዚያ ከነሱ በኋላ የመጡት ከነሱ በኋላ የመጡት የሚባለው ከሰሃቦች በኋላ ግልጽ ነው አለ ከሰሃቦች በኋላ የመጡት ብለው ይፈስራሉ። ግልጽ ነው አለ ምን ይላሉ? የቁሉነ ብለው ይላሉ ረበና ጌታችን ወይ ተፍስር ለና ለእኛ ምን በለን ማረን ይላሉ። ወሊኢኽዋኒና ለወንድሞቻችንም አለዚነ እነዚያ ሰበቁና ቢልኢማን በኢማን ምን ላሉን ለቀደሙን ማለት ነው ማር ይላሉ ማር እነሱ ምህረትን ለግሳቸው ማለት ነው። ወላ ተጅዐል አታድርግ ፊ ቁሉቢና በልቦቻችን ውስጥ ግለን ግለን ማለት ጥላቻ ማለት ሊለዚነ አመኑ ለእነዚያ ላመኑት ረበና ጌታችን ሆይ ኢነከ አንተ እኮ ረኡፉን ምንድነህ ሩህ ሩህ ነህ ረሂም አዛኝ ነህ ናም ወላሂ የአላህ ባሪያዎችን የመጥላት ሁኔታ ልባችን ውስጥ አላህ አያስቀምጥብን አላህ ሳሌዎችን የምንወድ አሁን እስቲ ባረከላሁ ፊኩም ልንገራችሁ መሐመድ ኢብኑ አብዱል ወሃብን ታውቁታላችሁ እ በአካል ምናምን ታውቂዋለሽ እሺ እስቲ የመሐመድ አብዱል ወሃብ ዝርያ ያለው እዚህ ውስጥ አለ እሺ ኢብኑ ዑሰይሚንንም በአካል የሚያውቀዋለ ዘሩ ይሆናል አልባኒን የሚያውቃል ዘሩ ይሆናል ኢብኒ ባስ ምንም እኚህ ሁላ ለምንድን ነው የምንወዳቸው? ሳሌሆች ስለሆነዋል። ወላሂ እኛ ታሪካቸው የምናውቃቸው አብዱልቃድር ጄላኒን የምንወደዋለን። ሰይድና ኸድር ብለው የሚሉትን ማለት ነው እንወዳቸዋለን። ግልጽ ነው አይደል? እናከብራቸዋለን፣ ግን አንገዛቸው መገዛት ላይ ስላልታዘዙ መገዛት የማን ሀቅ ነው? የአላህ ሀቅ ነው። ስለዚህ ሁለቱን ለይቶ ማወቅ ነው ማለት ነው። ግልጽ ነው። هذا وصلى الله على نبينا محمد وعلى آله وصحبه وسلم